ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የዛሬ ጥናታችን ነበር። አስፈዒዱ ሰዒድ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰዒድ አፈር ብለን ብንተረጉመው አንድ የሆነ ቁንጽል የሆነ ነገር ነው። ሰዒድ ማለት በመሬት ላይ ያለ ንጹህ ነገር ሁሉ ጧራ ነገር ሁሉ ማለት ነው። ወዱኡል ሙእሚን የሙእሚን ውዱ ማድረጊያ ነው። ው አይደለም ወ ነው። ወዱኡል ሙስሊም የሙስሊም ውዱ ማድረጊያ ነው። ሰዒድ መሬት ላይ ያለ ማንኛውም ንጹህ ነገር ሁሉ አልሙእሚን አልሙስሊም አንድ ሙስሊም አንድ ሙእሚን ውዱ ማድረጊያው ነው ሷሂህ ወኢን ለም የጅድ ልማአ ውሃ ባያገኝም እንኳ አሽረ ሲኒን ለአስር ዓመታት ውሃ ባይገኝም እንኳ አስሩንም ዓመታት ተይሙን መጠቀም ይችላል ማለት ነው። ፈኢዛ ወጀደ ልማአ ውሃን ካገኘ ግን ፈሊየተቂላህ አላህን ይፍራ፣ ውዱ አድርጎ ይጠቀም። ወሊዩምሰሁ በሸረታ ሰውነቱን ውሃ ያስነካ እያሉ ውዱ ያድርግ፣ ገላውን የሚታጠብ ውሃ ማለት ነው። ሊልሙስተቅበል ነው ወደፊት ላለው ወደፊት ላለው ገላውን ታጥቦ ሶላት አይደግም ያለፈውን የሰገደውን አይደግም አይደግም እግዜው ጋር እንኳ ቢሆን ማለት ነው። ምንድነው እግዜው ውስጥ እንኳ ራሱ ቢያገኝ የሚለውን ነው የሚይዙት። ራሴ ነው ሙቢህ ነው የሚለው ላይ ይህም ራሱ አመለካከት አላቸው። ተይሙም ማድረግ ራሴ ነው ወይንስ ሙቢህ ነው? ለድንገት የበቃ ነው ወይንስ ውሃን ይተካል? ውሃን ይተካል ያሉት ሰዎች ከሰገደ በኋላ ውሃ ቢመጣም አይደለም። ይሄ ነው ደግሞ አሰሐደጎ የሚቀበለው አይ ሙብህ ነው ለኡዝሪ የበቃ ነው ከተባለ ደግሞ ውሃን አይተካም። ውሃ ከተገኘ ይበላሻል ከተባለ አሁን ሰግዶ አሁን ውሃ ከመጣ የግድ ታጥቦ መድገም አለበት ማለት ነው። ግን ያንኛውን ነው አይደገምም። በቃ ውሃን ይተካል። ውሃ ከሌለ ተይሙም ራሱ የውሃን አይነት ነው። በቃ ሌላ ነገር የለም። ስለዚህ ሱዒድ ወዱኡል ሙእሚን የአንድ ሙእሚን ወዱ ማድረጊያ ነው። አልሙስሊም ወኢን የጅድ ልማአ ውሃ ባያገኝም እንኳ አሽረ ሲኒን ለአስር ዓመታት አስር ዓመት ገደብ አይደለም ይሄ ጋያተል አምር ነው የተጠቀሙ። ሺህ ሰው ቢቆምን ያልፈራም ትላለህ። ይሄ ማለት ዝም ብለን የምንናገረው ማጋነኛ ለምን መቶ አትሆንም የምንለው ነገር ዝም ብለን ለምን አስር አመት አይሆንም አሉ። ከአስር ዓመትም በላይ ውሃ ሊጠፋ ይችላል። አስር ውሃ አይጠፋም ብለው ነው እስከ አስር ዓመት ፈለገ ነገር ይሁን የሰው ልጅ ያለ አስር ዓመት ድረስ ላይቆም ይችላል። በአስር ዓመት እንኳን ቢሆን ጋያ እንዳይመስላችሁ ገደብ አይደለም። ማጋነኛ ቃል አጋነው ነው። 20 ዓመት ነው፣ 30 40 ዓመት ነው። ሰዒድ ጥንቃቄ አድርጉ ብያቸዋለሁ። ሰዒድ ማለት አፈር ብቻ ተብሎ አይተረጎም። አፈር ብቻ ተብሎ አይተረጎም። መሬት ላይ ያለ ማንኛውም ጦሃራ ነገር አዋብ الصعيد وضوء المؤمن وإن لم يجد الماء عشر سنين لا عشر ዓመታት فإذا وجد الماء ውሃ ካገኘ ግን ፈለሰተ አላህን ይስራ ወለምስተው በሸረታ ሰውነቱን ያስነካ ይጠቀም ገላውን ይታጠብ ውዱ ያድርግ ማለት ነው رواه በዛር شيخ በዛር حديثين ዘግቦታል ሰዓብ ኢብኑ ወላኪን ሰወበ ዳረ ቁጥንዩ ገልጿል ወላኪን ሰወበ ትክክለኛው ምንድነው ብለዋል ዳረ ቁጥኒ ኢርሳለ ሐዲሱ ሙርሰል ነው ነው ያሉት የወደቀ ሰው አለው መካከል የሆነ በሁለት ሰዎች መካከል አንድ የወደቀ ሰው አለ አይታወቅም وللترمذي عن ابي ذر نحوه አይነት ትርሚዚን ዘግበዋል ከአባ ذر የተያዘ ሐዲስ ነው ይሄንኛው የአቡ ሁረይራ ሐዲስ ነው وصححه الحاكم ايضا ሐኪም በጣም ሶሒህ ሐዲስ ነው ብለውታል ይህን ሐዲስ ይህን ሐዲስ ነው ተግባባን وعن ابي سعيد الخدري رضي الله تعالى عنه قال خرج رجلان ሁለት ሰዎች ወጡ في سفر በሆነ መንገድ ጉዞ ሄዱ አበረት ሰላቱ ድንገት ሶላት ደረሰባቸው ወለይሰ መዐሁማ ማ ውሃ እነሱ ጋር አልነበረም። ፈተየመማ ተይሙም አደረጉ። ምንም በመጠቀም ሰዒዳን ጠይበን ንጹህ የሆነ መሬት ላይ ያለን አፈር ብዛት የምናውቀው ነው። አፈር የምንጠቀም ቢላ ኺላፍ ለመጠቀም አፈር መጠቀም ነው። በቃ ግን አላወዚህ አርድ ያለ ሁሉ ይቻላል። ሰዒድ አለው ሁሉንም የሚያቅፈው ነው። ሰዒደን ጠይበን አፈር ተጠቀሙ። ከሰለያ ሰገዱ። ሁለቱም ሰዎች መንገድ ላይ ያሉት ثم وجد الماء ውሃ አገኙ። ፊል ወቅት እዛው ጊዜው ውስጥ ጊዜው ሳይወጣ ውሃ አገኙ። ተይሙሙም ሰገዱና የተወሰነ ያክል ርቀት እንደሄዱ ጊዜው አላለፈም ወይ ፀሐይ አልገባችም። አስርም ከሆነ ዙርም ከሆነ ከስምንት ሰዓት ከዘጠኝ ሰዓት አላለፈም። ወዲያውኑ ውሃ አገኙ። ፈአዓደ አሐዱሁም ሰላተ አንደኛው ሶላቱን ደገመ። ወልውዱአ ውዱኡንም ደገመ። ወለም ዩዒድ አልአኸር ሌላኛው ደግሞ አልደገመም። ثم أتى يا رسول الله صلى الله عليه وسلم ነብዩ ጋር መጡ። ፈዘከራ ዛሊክ ይህን ክስተት ነገሯቸው ለነብዩ አለይሂ ሰላቱ ወሰላም فقال ነብዩ እንዲህ አሉ للذي لم يعد ሶላቱን ላልደገመው أصبت السنة አንተ ሱናውን አግኝተሃል አሉ። ተይሙም ካደረግክ በኋላ የሰገድከው ሶላት ኋላ ውሃ ቢመጣም እንኳ አይበላሽምና ማለት ነው። وأجزأتك صلاتك ሶላትህን አብቃቅቷል፣ ከተጠያቂነት ወጥተሃል አሉ። وقال للآخر ለሌላኛው ደግሞ እንዳሉ لك الأجر መረተይን ለአንተ ደግሞ አጅር ሁለት ጊዜ ታገኛለህ መጀመሪያ በተይሙም ተዝባል ይሄ አጅር አለው፣ ሶላቱ ተቀባይነት አለው። ሁለተኛ ውሃ ሲያገኝ ወቅቱ አላለፈም ማለት የቅድሙም ድንገት በኡዝር ስለሆነ እንትን ያደረኩት አሁን ላድርጋልና ውዱ አድርጎ ሰገደ። ሁለት ጊዜ ያጅራል። የመጀመሪያው የዋናው ሶላት ነው። የሁለተኛው ኢጅቲሃድ ያደረገበት ነው፣ ጥረት አድርጓልና ሰውየው በጣም ለፍቷል ማለት ይሄንኛው ተይሙም ድንገት ውሃ ስለሌለ ስለሆነ ይበቃልኝ ውሃ ካገኘው ደግሞ በቃ ይሄን ነገር እንደገና ልትከደው አለ። እሱን ይያድ በማድረግ ሁለት አጅር ያገኛል ማለት ነው። ያንኛው አፈርተት ሱና ብለውታል። ሱናውን አግኝታል ቀዷ የለብህም ማለት ነው። ወላኪን አልሐዲሱ መውቁፍ ያደርጋል። መውቁፍ ይሁን ከዚህ በመነሳት ነው ሐጅ ተየሙም ሙቢህ ነው ራፊ አልሐዲስ ነው የሚለውን የሚያደርግ ራፊ አልሐዲስ ምንድን ነው ያልኳችሁ? ራፊ አልሐዲስ ራፊ አልሐዲስ ነው ማለት ውሃን ይተካል። ገላ መታጠብን ይተካል፣ ውዱኡን ይተካል። ስለዚህ ውሃ በሚመጣበት ጊዜ አይደግምም። ራጀት የምታደርጉት ይሄን አይደግምም። እ وفتحه الألباني صفة لك آه هذه موقف ነው ተረበታበት ነው ተቀምበታል ተቀምበታል ራፊ አልሐደት ነው እንጠቀምበታለን ሐዲሱን አትደግም ማለት ነው وقال للآخر لك الأجر مرتين رواه أبو داود والنسائي ذكروه الحديث ولكن الحديث موقف ولكن الحديث موقف وصححه الشيخ الألباني في تحفة الأشراف حديث صحيح نقول الشيخ الألباني وعن ابن عباس رضي الله تعالى عنهما في قوله عز وجل ጥያቄ አለ ጥያቄ የለም ማን እዛው ወቅት ውስጥ ነው ሁለቱ ሰዎች ሲሰፈር መንገድ ላይ ነው ያሉት ተሐደረት ሶላት ሶላት ደረሰባቸው ወለይሰ ማአሁማ ማ ውሃ እነሱ ጋር አልነበረም ፈተየመማ ሰዒደን ጠይበን በአፈር ተይም አደረጉና ፈሶላ ያሰገዱ ثم وجد الماء ውሃ አገኙ ፊል ወቅት እዛው ጊዜው ውስጥ ውሃ አገኙ ውሃ አገኙ ያ ማለት ጊዜው ሳያልፍ ማለት ነው ለምሳሌ አስር ሰዓት ላይ አዛን ተባለ ውሃ አልነበረም ተይም አደረግ 11 ሰዓት ላይ ውሃ መጣ ሰግደሃል መጀመሪያ ችግር የለም አትድገመው ማለት ነው ተባባናል ራፊ አይደለም የሚሉ ጋር ተይሙም ታደርጋለህ ለምን ዋናው ከእንት እዛ እዛ እዛ ጃ አልማ በጦለ ተይሙም ስለዚህ እንደገና በአዲስ ውዱ ማድረግ አድርገህ ስገድ የሚሉ አሉ። አይ የሚጠጣ ውሃ ብቻ ከሆነ ለምሳሌ ሃይላንድ ውስጥ ውሃ ለምጠጣው የሚያስፈልግ ከሆነ ተይሙም አድርገህ ስገድ ስገድ የለም ማለት የለበትም። ላይ ነቢዩን عليه الصلاة والسلام ጠይቀዋቸዋል። የባህር ውሃ ውዱ ማድረጊያ ይሆናል ጫማ ውሃ እኛ በባህር ላይ በመርከብ እየሄድን እያለ የምንይዘው የሚጠጣ ብቻ ነው በባህር ውሃ እናደርጋለን ስላቸው አዎ በባህር አድርጓል ይሄንኛው የግድ ይወጅባቸዋል አላቸው ደግሞ ለዋናው እንትን ነፍስ ሙቀደም ነው ይሄንኛው ወደ ማገራራት ይካሄዳል አይሽር ነው ወደ ተይሙም ነው فقال للذي لم يعد እነ ኢማሙ አህመድም ራፊዕ ነው ነው እንጂ ሙቢህ አትበሉ ነው ራፊዕ ማለት ውሃን ይተካዋል በቃ ሰግደሃል ቢመጣም አይበላሽ እንደገና ድገም የለም ካለፈማ በኋላ ምንም አያስጠይቅም ጊዜው ካለፈ በኋላ ውሃ ቢመጣ አስሩን ከሰገድክ በኋላ መግሪብ ላይ ውሃ ቢመጣ ተይሙም የለ ጭራሽ የለብም እሱ ምንም ምንም ውስጥ አትገባም ጥያቄ ምልክት ነው አይገባም የት ምን ምን አ ይሰግዳል። አሃ አይ ቅርብ ቦታ ካለ ሂዶ ማምጣት አለበት። እዚህ ግቢ ውስጥ ካለ ቲቸሮች ምን ዝናት ሂዶ አይባልም። እዚህ ግቢ ውስጥ አለ የለም በቃ። በጓደኛ ጋር ካለ ራሱ ተይማታድርግ እና ጠይቀው እዚህ አካባቢ ከሆነ የግድ ግን ብሎክን ሁሉ አትስ አይባልም። የሚቀጣው ሀብቻ ነው ያለው እንትኑ አይ ኋላ አስር ሳለ ሊመጣ ይችላል የሚል በጣም ያስፈልገዋል ካልተባለ ሂዶ አድርጎ ይስኬድበት ግን የምጠጣው ነገር አላገኝም የሚል ከሆነ የግድ እንትን ተይሙም ማድረግ አለበት ራሱን እንዳይጎዳ ማለት ነው። ጉዳትን እናውቀዋለን እኛ ይህን ነገር ከውዱ ካረግኩበት ይሄ ጉዳት ሊደርስብኝ ይችላል የሚለውን ነገር እኛ የምንመዝነው ነገር ላይ ብዛት ማለት ነው። ውዱ ሃይላንድ ገዝቶ ታይሙም ማድረግ ሃይላንድ ገዝቶ ውዱ ማድረግ ታይሙም ትቶ አረ ይሄ ነው እንደዚህ ከቤት አይስራሽ መጀመር የሚጠጣ ታይሙም አድርገህ ዙሁርን ሰገድ አሱብ ደረሰ። አይ ድጋሜ ተይሙም የለም፣ ድጋሜ ተይሙም የለም። ውዱን ይተካልካል። ውዱን የሚፈቱ ነገራቶች ተይሙን ይፈቱታል። ውዱን የሚያጠፉ ነገራቶች ተይሙምን ያጠፉታል። ውዱን የማያጠፋ ነገር ተይሙምን አያጠፋውም ውዱ የሚሰራውን ሁሉ ተይሙም ይሰራል። ይሄ ነው አሳ ወላኪን እንቀራለን። ውዱ አይፈታም። ውዱ እስካልፈታ ድረስ ይሰግዳል። በአንድ ተይሙም አርባ ሶላትን ይሰግዳል። ውዱ ካልፈታ ችግር የለም። የግድ ለኩል ሶላትን ተይሙም ኢማም ሻፊዒ መዝሀብ ላይ አለ ነው የሚሉት፣ ግን የለም ሐዲሱ ወንም የአባት ረዲየላሁ ተዓላ አንሁማ ሙቢ ራፊዕ እንጂ ሙቢህ አይደለም የምላችሁም ይሄ ራሱ አንድ መነሻ ነው። ራፊዕ እንጂ ሙቢህ አይደለም። ምን ሌላ ውሃ ታገኛለህ? አይ የአጋጣሚ ሃይላንድ ገዝታ አለ ቤት እጅህ አለ ሃይላንድ የገዛህ ይሄንኛውን ሃይላንድን ተወውና ዝም ብለህ ለመጠጥ አስቀምጥና ተይሙምህን አለ እንደዚህ ገዝታችሁ እንትን ይሄ ማባከን ነው። ገዝቶ ብዙ ከሆነ ጉዞ ላይ ተይሙም ማድረግ አስገባ ውሃው ነጃሳ ስለሆነ እኮ አይደለም። ግን አንደኛ የሥርዓትነት ውስጥ እንገባለን፣ ሁለተኛ የሚጠጣ ነው በቃ ይቀበል። በሚጠጣው አልታዘዝንም። ይሄንኛው በሚጠጣው ገዝተህ ለመጠጥ ብቻ የተቀመጠች ነገር ናት። በቃ ይሄ እኮ የተገደበ ነገር ነው። እሱን አስቀምጥ፣ በቃ እሱን አስቀምጥና ተይሙምህን አድርግና ስዶ ከኛ ላይ ሐረጅ ተይሙም ማለት እኮ ችግርን ማንሳት ነው። ተይሲር ነው፣ ማግራራት ነው። ለማግራራት ነው ከችግር وعن ابن عباس رضي الله تعالى عنهما في قوله عز وجل بميل الله قال وإن كنتم مرضى أو على سفر وإن كنتم مرضى በሽተኛ ብትሆኑ አው አላ ሰፈር ወይ መንገደኛ ብትሆኑ የሚለውን አንቀጽ እብኑ አባስ እንደ ብለው ይፈስሩታል። በመንገድ ላይ ብትሆኑ መርዳ አው አላ ሰፈር አው ጃአ አሐዱ ሚንኩም ምን አልጋኢብ ከሰገራ ቢመጣ አው ላመስሙ ኒሳ ወይ ከሴት ጋር ግንኙነት ብትፈጽሙ ፈለም ተጅዱ ማአን ውሃ ካላገኛችሁ ከተየመሙ ተይምም አድርጉ ሰዒደን ጠይበን ጥሩ ንጹህ የሆነን ነገር ተይሙም አድርጉ የሚለው አለ። ወይን ኩንቱም መርዳ አላ በሽተኛ ከሆናችሁና መንገደኞች ከሆናችሁ ማለት ነው። በሽተኛ ውሃ ቢጠቀም ቁስለት ሊደርስበት ይችላል ወይ ላይድን ይችላል ወይ የሆነ ነገር ሊደርስበት ይችላል። በሽተኛ ከሆነ አንድ እርሱ የመታው ወባ ያለበት ቁስል ያለበት ሰው ውሃ ቢጠቀም የሆነ በሽታው ወይ ላይድን ይችላል፣ ጊዜው ይረዝማል፣ ወይ አሁን ላይ ሊጥለው ይችላል። ያው ነው ሁሉ በሽታ ካለበት ይህ መንገደኛ ከሆነ ቃል እንዲህ አሉ ብኑ አባስ ኢዛ ካነት بالرجل الجراحه አንድ ሰው ላይ ቁስል ካለበት አሉ ይህን ኩንቱም መርዷ አው አላ ሰፈሪን ያለው በሽተኛ ከሆናችሁና መንገደኛ መንገደኞች ከሆናችሁ የሚለው ሲፈስሩት ኢዛ ካነት بالرجل الجراحه አንድ ሰው አንድ ሰው አካሉ ላይ ቁስለት ቢኖርበት في سبيل الله በአላህ መንገድ ላይ እየተዋደቀ እየተፋለመ ቁስለት ቢመጣበት ይላሉ في سبيل الله ጂሃድ ላይ ያለው ነው والقروح ወይ ቁስል ቢመጣበት አሉ ጅራሓ ቁስል قرح ም ያው ማያኩን ምን አተር ኢስቲላ በመሳሪያ ምክንያት የሚፈጠረው ነው። ይሄንኛው ቁርሕም ይባላል። እየምሰስኩም ቁርሕም ፈቀድ መሰል ቀውመ ቁርሕም ወልቁሩህ ወይንም የሆነ ቁስለት ቢደርስበት ሲላህ እንትን ጅራሓ ቁስለት ነው። በጦር የሚመታ በምንም የሚመታ ወይም ወድቆ የሚመታ ቁርህን ከመሳሪያ ጋር ያስይዛል ያያይዛል። ሁለቱም ቁስል ነው። ሁለቱም ቁስል ነው። ጅራሐም ቁስል ነው፣ ቁርስም ቁስል ነው። ጅርሃ በማንኛውም ነገር ይቁሰል፣ ቁርህ ደግሞ በመሳሪያ በጦር መሳሪያ በሰይፍ ተመሰለ ይመስል በምን ተመሰለ ይመስል ያው ነው ብቻ ቁስለት ጅራሃ ቢኖርበት አንድ ሰው ሰውነት ላይ ፊሰቢልላህ ወልቁሩህ እንዲሁም ቁስለቶች ቢኖሩበት ፈየጅኒቡ ጀናባ ቢያጋጥመው ለሊት ጀናባ ቢሆን ወይ ግንኙነት ቢያደርግ ፈየኻፉ ከፈራ አየሞተ እሞታለሁ ብሎ ከፈራ እኔቅተሰለ ገላውን ከታጠበ እንደሚሞት ከፈራ ተየመመ ተይሙምን ያድርግና ይስገድ። መሞትን ብቻ ነው ፍርሃት። በሞት አይገደልም። በሞት አይገደልም። ኦ ከታጠብኩ እሞታለሁ አለው ላይ ብቻ አይገደልም። ጉዳት ይደርስብኛል ካለ ወይ ደግሞ ወባዬ ትነሳለች ካለ ተይሙም አድርጎ መስገድ ይችላል። ወባዬ ትነሳለች ወይ በሽታዬ ላይድን ይችላል። ወይ ደግሞ እምድነው ብዙ ጊዜ ሊፈጅብኝ ይችላልም ካለ እንደዛው ይሄን ቁስል ባጥበው ቁስለቱ አሁንም እየጨመረ ሊሄድ ይችላል ወይ የመዳን እድሜው ይጨምርብኛል ካለ አሁንም ተይሙም ማድረግ ይችላል። ችግር የለም። የግድ ሞትን መፍራት ብቻ አይደለም፣ ከዛ አይቀየርም በረሩ ማለት ነው። ፈዩጅ ፈዩጅ ፈዩጅ ጀናባ ቢሆን ሌሊት በህልሙ ግንኙነት ሲያደርግና ስለሚወጣ ወይ ከምሱ ጋር ግንኙነት ሲያደርግ ፈኻት ከፈራ አየሞተ መሞትን ከፈራ እንግተሰለ ገላውን ከታጠበ እንደሚሞት ከፈራ ህመመ ህሙን ያድር ረዋሁ ዳረቀት ቁጥንዩ መውቁፈን ሐዲሱን መውቁፍ አድርገው ዘግበውታል ወረፋዐሁ ልበዛር ሼኹል በዛርም ዘግበዋል ወሷሐ ብኑ ኹዘይማ ወልሐኪም ሐዲሱን እነዚህ ሁሉም ዘግበውታል ሐዲሱ መርፉዕ ነው ማለት ነው። ነብዩ ጋር አዲስ አዲስ ሰው ጋር ወረፈዐሁ በዛር በዛር ሐዲሱ መርፉዕ ነው ብለዋል። ነብዩ ጋር ይደርሳል። መውቁፍ ነው ያሉት ሰዎች እብኑ አባስ ብቻ ናቸው የተናገሩት እንጂ ነብዩ ይህን ነገር አልፈሰሩም ብለው ያሏል። ወላኪን ሼኹል በዛር ደግሞ ጀሪር አን አጣ የሚባል አለ። በሱ መስመር ብቻ ነው ሐዲሷ መርፉዕ የሆነችው። እሱ ራሱ ባዕደ እክትላጢ አለይ ለመክተለጡ አለይ ነው ረፍ ያደረገው እስከዚህም ተቀባይነት የለውም ምናምን ይላሉ ሐዲስ መጥፎ የሆነው ራሱ በዛር ናቸው መርጦ ያደረጉት እብነ አባስ ከራሳቸው ነው ይህን የተረጎሙት ወይስ እብኑ አባስ ከነብዩ ይዘው ነው እነ ዳረ ቁጥንዬ ላይ መውቁፍ ነው ያ ማለት ራሱ እብኑ አባስ ነው የተረጎመው እንጂ ከነብዩ አላለም ይሄ መውቁፍ ነው ማለት ነው መውቁፍ ማለት ሰሃባ ላይ የቀረ ነው ወረፈዐሁ አልበዛር ሼኹል በዛት መርፉ አድርገውታል ከተባለ እብኑ አባስ ከነብዩ ይዘው ይችን የቁርአን አያ በዚህ ካለ ሐዲሱ መርፉ ነው የሚሆነው ማለት ነው። ግልጽ ነው አይደል? መርፉ ነው ብለዋል ሷህ ኢብኑ ኹዘይማ ወልሐኪም አሰርም ይሁን መርፎም ይሁን መውቁፍ ሰሒህ ነው ያሉት ነው ማንኛውም ሰሒህ ነው ና ሰሒህ ነው ሰሒህ ነው ግን አይገደብም ሞትን በመፍራት ላይ ብቻ አይገደብም በሽታው በጣም የመዳን እድሉ ይመናመናል ካለም ያው ይራዘምብኛል ካለ ይነሳብኛል፣ ወባ ለዚህም ካለ ያው ጉዳት ማምጣቱን ብቻ ነው የምናየው። ግን ዞኑ ጋሊ መሆን አለበት፣ ሰነፍ መሆን የለበትም። ውስጡን እሱ ነው የሚያውቀው። በቃ ትንሽ ብርድ ፈጥቶ ወባት ትነሳለች ብቻ አይደለም፣ ወይንም ብርድ ይመታኛል የሆነ ነገር አይደለም። ብቻ ፍርሃቱን ፈለስተቅላ ያውቃል። ውስጡ ማንነቱ ራሱ ይነግረዋል። በቃ ሌላ ሰው አህካም አይደለም። አህካሙን እንቀረዋለን። ላኪን ሁወ الذي يعرف وحده እ እንቀረዋለን። ስለት ካለበት ቦታውን ያስረውና ሌሎችን ውዱ ያደርጋል። ሌላውን ቦታ በዚህ ላይ መስፈል ብቻ ይጠቀማል። ተይሙም የለበትም። ለምሳሌ የተሰበረ ሰው የተሰበረ እጅ ላይ እንትን በካሻ በፊት እንትን ይታሰርለታል አይደል? ሌላውን ንጹህ ቦታ ይታጠብና ሌላውን ቦታ በውሃ ይታጠብና በሱ ላይ አሸት ያደርገዋል። ልክ እንደ መሳለ ሁሰይን ማለት ነው። ያ ቢፈታም ችግር የለም ይጠባ ይባላል። እንትኑ ራሱ የታሰረው ቢፈታም እንኳን ውዱ አለ ካሚል ውዱ አለ። ሌላ ቦታ ውዱ ማለት ነው በፊቱን ማስነካት ምን እንትን የለም አልተሸፈነም። ካልተሸፈነ ይተዋል በቃ እ አይተሙም ተይሙም የለም ተይሙም የለም። ሶስቱም አንድ ላይ አለ እንቀረዋለን። ለቁስለት ቦታ ለዛ ቦታ አንደኛ ያሽግና በላዩ ላይ መስሐ ያደርጋል። ጥሩ ጥሩን ያጥባል። ለውሃ ላልነካው ቦታ ደግሞ ተይሙም ያደርግለታል። ሶስት ነው ያለው ሶስት ነው ያለው ወላኪን ተይሙ እንትኑ ያለው መስሕና እጥበት ብቻ ቁስለት የሌለበትን ቦታ ማጠብ ብቻ ነው ያለው። ይኸው ልንቀራው እኮ ነው። እና ነብዩ አለይሂ ሰላቱ ወሰላም እንደተናገሩት ሐዲስ አለ እንዴ علي رضي الله تعالى عنه قال እንከሰረት ኢሕዳ ዘንደየ ዘንደየ ይላል አልይ ብን አቢ ጣሊብ ናቸው። እንከሰረት ተሰበረች፣ እህዳ ዘንደየ አንድ ክንድ ተሰበረ፣ አንድ እጅ ተሰበረች። ዘንድ ዚራ ሳዕድ ኩዕ ኩርሱዕ አው ሩስ ዘንደየ ማለት እዚህ ላይ ነው ይላል። እዚህ ላይ ያለው ይሄ መገጣጠሚያው ማለት ነው። እዚህ ላይ ተሰበረችና ሳዕዱና እንትኑ አካባቢ ማለት ነው ሳዕድ ይሄ ተሰበረና አፋሸኩት ይላል። እዚህ ላይ ታሸገ ዕዳ ዘንበየ ፈሰአልቱ ነቢይ ፈሰአልቱ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህን መላእክተኛ ጠየቅኳቸው። ፈአመረኒ አዘዙኝ አን አምሰሐ አለል ጀባኢር በዛ በተጠገነው በታሸገው ላይ እንዳብስ ነብዩ አዘዙ። በታሸገው ላይ እንዳብስ ቁስል ከሆነ ዙሪያውን ብቻ ታጥባለህ? የለም በቃ ፈአመረኒ አዘዙኝ አን አምሰሃ አለል ጀባኤር በጥግኑ ላይ ምን እንዳደርግ ጀባኤር ማለት መጠገኛዎቹ ማለት ነው። ጀባኤር ማለት ይሄ ተጠገነው ቦታ አለ፣ በሱ ላይ እንዳብስ። ሌላውን ቦታ ውዱ አድርግና ይሄን ይሄንን ያሳሸገውን ቦታ ውዱ አድርግና ሌላው ልጅ ሆኖ ፊትህንም እጅህንም ታጠባለህ፣ ራስን ያብሳል። ለዚህኛው መስህ ነው። እዚሁ ይህንኑ በሚያጥብበት ጊዜ ነው የሚያብሰው። ውሃ ያስነካና በእንትኑ ላይ አብስ ያደርገዋል። ሶስቱ መዝሃቦች ሙሉ መታበስ አለበት ነው የሚሉት። አቡ ሐኒፋ ደግሞ ትንሽ በቃ እንደ مسح على الخفين አክተር ቦታውን ብቻ አበስ ያደርገው እና رواه ابن ماجه بسند واه جدا በጣም ضعيف የሆነ ሐዲስ ነው። ዋሂን ማለት ድክም ያለ ምንም አቅም የሌለው ولكن ولو كان هذا الحديث واه ይሄ ሐዲስ ምንም ደካማ ቢሆንም እንኳን በቀጣዩ ሐዲስ በአሊ በእንተና ሐዲስ በጃቢር ሐዲስ ይጠገናል። ችግር የለም። በጃቢር ሐዲስ ሶሒህ ሐዲስ ስላለ እሱ ተቀባይነት አለ። ይሄ ዱዓ ሲሆን በጀባኤር ላይ በተጠገነ ሰውነት ላይ ውዱ ቦታ ላይ ከሆነ ውዱ ቦታ ላይ ከሆነ ውዱ ስታደርግ ያን የታሸገውን ቦታ ከላይ ታሸዋለህ ወይንም እንትን ታደርገዋለህ ታብሰዋለህ። ውዱ ቦታ ላይ ከሆነ ረስል ቦታ ላይ ጀርባህ ላይ ከሆነ ቁስለቱ ውዱ ዝም ብለህ ማድረግ ነው። ያንን ቦታ ምን አታደርግም፣ መስህ የለም። ገላ ስጥበት ከሆነ መስህ አለብህ ማለት ነው። ገላ ስጥበት ስም ስለሚያስፈልገው ግልጽ ነው። አልገባችሁም? ታይሙ መደረግለታል ለቦታው ቀውል አለ ብያችኋለሁ። ለቦታው ለቁስለቱ ቦታ ራሱ ታይሙን ያስፈልገዋል። እኔ ማግሻ ታይ ይወጣላችኋል። وعن جابر رضي الله تعالى عنه ራጅሑ ግን ይሄንኛው ነው። መስህ ብቻ ነው ከታሸገ አለበዛ ዋና ዋናውን ቦታ ማለት ይቻላል። አይ የሚነካበት ከሆነ ተይም አድርጎ ነው የሚጠቀመው። ማለት ገላ ጥበት ሙሉ ወዝቦበት ከሆነ ተይሙ ምን አድርጎ መጠቀሙ ነው። ለምን ቁስለቱን ከነካበትና አደጋ ላይ የሚወድቅ ከሆነ ችግር የለም ችግር ያመጣል። አይቻልም። እንቅራው ይችን ሐዲስ عن جابر رضي الله تعالى عنه في الرجل الذي شج شج وعن جابر رضي الله تعالى عنه في الرجل الذي سلزا سوي النبي عليه الصلاة والسلام جابر ابن ረጁል ለዚ ሁጀ አንድ የቆሰለ ራሱ ላይ ድንገት ድንጋ ናዳ መጥቶት ነው ይባላል። ፈቅተሰለ ገላውን ታጠበና ተማተ ሞተ። እነማ ካነ ሞተና ነቢዩ ጋር አለይሂ ሰላቱ ወሰላም መጥተው ነገሯቸው። ሐዲሱ ሙሉን ይህን ይመስላል ታሪኩ። እየሄዱ እያለ ወደ ሆነ ቦታ እየተጓዙ እያለ ድንገት ራሱ ቆሰለ። ጓደኞቹ እንዲህ አላቸው አልካነ ሊሮፋ እንደው የሆነ የሚገራራ ነገር አለ ሰውነቴ ቆስሏል ገላይን ብታጠብ እሞታለሁ አላቸው ራሴን ዋጋ ስነካው እሞታለሁ አላቸው እና የሆነ የሚያገራራልኝ ነገር አለ አላቸው ላ እነከ ተጅድልማ ውሃ እያለ የለም አለ ቁስለቱ እያለ ገላውን ታጠበ የአጋጣሚ ቁስሉ በጣም ጎርቶ ስለነበር ሞት በውሃው የተነሳ ማለት ነው እና መጡና ለነብዩ አለይሂ ሰላቱ ሰላም ነገሯቸው ያንን ነገር ቀተሉ ቀተለሁም ላህ አላህ አላህ ያጥፋቸው ገደሉት ምን ሰዎች ለው ሰአሉ ለም ያዕለሙ እማ እዝ ለም ያዕለሙ የማያውቁ ከሆነ ለምን አይጠይቁም? እንዴት እንደዚህ አይነት ፈትዋ ይሰጣሉ? አሉ። ምክንያቱም ፈኢነ ሽፋዕ አልዒል ወይንም ፈኢነ ሽፋዕ አልጀህል የመሀይምነት መድኃኒቱ አሱአሉ ተዓሉም መማርና መጠየቅ። እንዴት እንደዚህ አድርጋሉ? ከዛ ቀጠለ ከዛ እነማ ካነ ከሚለው ይቀጥላል። ቆርጠው ስላመጡት ነው ታሪኩ። እነማ ካነ የክፊ ይህ ሰው እኮ ይበቃው ነበር። አየተየመመ ተይሙም ማድረግ ይበቃው ነበር። ወዩዐጢበ ሊያስር አላ ጁርሒ ቁስሉን ሊያስር ኽርቀተን የሆነች ቀዳዳ ልብስ ነገር እላዩ ላይ አድርጎ ثم يمسح عليها በሷ ላይ ሰውን ያቺ ቀዳ እንትን የለበሰውን ቦታ በላይ አብሶ ወየግሲለ ሳኢረ ጀሰዲ ሌላ ሰውነቱን ገላውን መታጠብ እንደዛ ነበር የነበረበት እንጂ ሙሉ ዝም ብሎ ክፍት አድርጎ መታጠብ አልነበረበት ብሎ መታጠብ አልነበረበት። ገባችኋል? ሰውየው ራሱ ላይ ሹጀ ማለት የራስ ቁስለት ነው፣ የሌላ ሰውነት አይደለም። ሹጀ ራሱን ተወጋ፣ ራሱ ቆሰለ። ሰውየው ፈግተከለ ገላውን ታጠበ፣ ከማት ሞተ። የሰውዬ ለነብዩ የዚህ ሰውዬ ክስተት ለነብዩ ሲነገራቸው እንዳ በኋላ ምንድን ነው ያሉት? ነብዩ አለይሂ ሰላቱ ወሰለም ምንድን ነው ያሉት? ቀተሉህ፣ ገደሉት ቀተለሁሙላህ አላህ አጥፋቸው፣ አላህ ይግደላቸው፣ ገደሉት አሉ። ገደሉት لو سألوا إذ لم يعلموا ካላወቁ ለምን አይጠይቁም አሉና ምክንያቱም የማህይምነት መድኃኒት መጠየቅ ነውና إنما كان يكفي አሉና ቀጠሉ ነብዩ ለዚህ ሰው እኮ የሚበቃው أن يتيمم ተየሙም ማድረግ ነበረበት ወይ يعصب على جرحه በቁስሉ ላይ አስሮ ኸርቀተን የሆነ ቀዳዳ ልብስ ነገር ማለት ቀዳጅ ነገር ማለት ነው ቁራጭ ነገር ፍርቃ ማለት የሆነ መጣፊያ ነገር ወይንም ደግሞ ምንድን ነው የሚባለው? ትንሽ ልብስ ማለት ነው። አነስተኛ ቀዳጅ ልብስ ቁራጭ ማለት ነው። ዛቂ ወዕሲበ አላ ጁርሒ በቁስሉ ላይ አፈር ነበረበት። ርቀተን የሆነ ቁራጭ ልብስ ነገር ማሰር ነበረበት። ከዛ ሱመ የምሰ በዛ በታሰረው ላይ ማበስ በውሃ ነገር አበስ ማድረግ ወየግሲለ ሳኢረ ጀሰድህ ከዛ ሌላ ሰውነቱን ሊያጥብ የቀረውን ሰውነቱን ማጠብ ነበረበት። ለምሳሌ ራሱ ቆስሎ ከሆነ ይህንን ያስረዋል። ሙሉን ያስረውና ሌላ ሰውነቱን ከዚህ በታች ያለ ሰውነቱን ይታጠባል። ይህንኛውን ሰውነቱን ይታጠባል። ያልታሰረውን ቦታ ማለት የታሰረውን part ደግሞ በውሃ ትንሽ እንደ መጽሐለል አሸፍ ያደርገዋል። በቃ እና ويتيمم ውስጥ ላይ ውሃ ላልነካው part ደግሞ ተይሙም ማድረግ አለበት። ይሄ ሐዲስ የሚለው ወላይ ተይሙም ማድረግ አለበት የሚለውን ያወጡታል። ሁለቱ ብቻ ነው ያለበት صحيحه ማለት ነው። አሳሑም በሌላ ሐዲስም ثابت የሆነው ይሄንኛው ምን ማድረግ ብቻ ነው የሚጠበቀው ከሰውየው የታሰረውን ቦታ ማበት፣ ከሱ ውጭ ያለውን መታጠብ። ለታሰረው ቦታ ተይሙም የለበትም ነው አድርጎ የሚይዙት ይሄን ويصلك سائر جسده يقرون سونة بالتاتب رواه أبو داود بسند فيه ضعف بسمت بالنبت حديث كجنوتا حديثه بطعم ضعيف وفي اختلاف على راوي راوي سلي بطعم يتلاقي آه، انتنا له بطعم حديثه ضعيف يالون يعصف والتيم قبل التعاصي لرفع الجنابة اما وضع الجراحة ليكون التعصيب وفي اختلاف على روح عطاء فإنه روى روى عنه عن جابر يزنو يزجبه حديث ضعيف نوي لكار بتأم ضعيف ኢማሙ ሻፊዒ ያለ ነው የሚለው ከኢማሙ ሻፊዒ ውስጥ ያሉት ሶስቱ መዝሀቦች ተየሙምና እንትን በታሰረው ልብስ ላይ ማበስና የቀረውን ሰውነት መታጠብ ነው። ለገላም ይሁን ለተየሙም ለውዱ ተየሙሙን ያወጡታል። ይሄንን አጽሐ አድርገው የሚወስዱት ያንኛው በጣም ضعيف ነው። የላይኛውም ዋሂ ነው። በዚህኛው ይደገፋል። መስህና መስህና ህጥበት ብቻ ነው ያለው እንጂ ተየሙም የለበትም። ኢማሙ ሻፊዒ ግን ህጥበት አለ፣ ተየሙም ይጨመራል። ሶስተኛ ነው የሚለው ሌላ ያንኛው ሌላ ሐዲስ ስላለ ነው። በጣም አሳህ የሆነ ሐዲስ ተየሙምን ያወጣዋል። መስህና ገስል ብቻ ነው ያለው። ተገባናል። አንድ እጅ የተሰበረ ሰው ማደግ የታሰረውን ቦታ ያለውን ያልቆሰለውን ቦታ ይታጠበዋል የታሸገውን ቦታ ማበስ ብቻ በውስጥ ላለው ተየሙም የለም አለን አፍህ ኢማሙ ሻፊዒ ናቸው አለ ይዘው ማለት እብኑ ተይሚያ ማድረጉ ጥሩ ነው ይላሉ። ተይሙም ማድረጉ ጥሩ ነው። ጥሩ ምን አልኸላፍ ማለት ነው። ወላኪን እንትን የሚሉት ተይሙም የለውን የለም የሚለውን የሚደግፉ ምን ማለት ብቻ ነው ያለው መታጠብ ቁስለት የሌለበትን ቦታ ማጠብና በቁስለቱ ላይ ያለውን የለበሰውን ልብስ ማጠብ ይሄ ብቻ ነው ያለው ቢያደርግ ሁሩጅ ሚነል ኺላፍ ከዚህ ሐዲስ ራሱ ኺላፍ ለመውጣት ተይሙም ቢያደርግ ጥሩ ነው ምንም የሚያደክም ነገር አይደለም እንጂ የለበትም አድርግ ተብሎ የግድ አይታዘዝም ሰውዬ እንደዚህ ይችላል ገላውን ያ ቦታ ታሽጎ ውሃ የማይነካበት ከሆነ ነው። ውሃ የሚነካበት ተጠንቅቆ ማድረግ አለበት። ዋና ያለው ነገር ማለት ነው። አንድ እዛ ከሆነማ ክልክል እኮ ነው እ አይ ተይሙም ሁለቱንም ይወክልለታል። ችግር የለም። አዎ ችግር የለም። ማለት ለጀናባ ገላ ብትታጠብ ራሱ ውዱ አለ ተባባናል። ለጀናባ ገላ ስትታጠብ ለውዱ ሌላ ውዱ አድርጋ ትባል። ለጀናባ ገላን ታጥበሽ ሻወር ሂደህ ብትዘግብ ይቻላል። ችግር የለም። ለምን ሐዲስ አልአስገር በአክበሩ ስር ይገባልና ትንሹ በትልቁ ስር ለምሳሌ መስጂድ ስትገባ ተህየተል መስጂድ አለባህል ኢማም ቆሞ ከደረስክ ዙሁርን ስገድ፣ አስሩንም ስገድ። ተህየተል መስጂድ ዘው ይገባል ይካተትላል። አስገሩ በአክበር ስር ይገባል። ሙሉ ያድርግልህ አስተውል ዲዓለ ይሰግ ሌላ ሰው ያደርግልህ ሰው ከሌለ ደግሞ ሌላ ጥያቄ ተግባባናል። ሶስቱ መዝሀቦች ምን አሉ ያልኳቸው አሁን እ ኢማሙ ሻፊዒ ደግሞ ምንድን ነው ያሉት? ተይሙም እንጨምራለን። ራጅሁ የትኛውን ያልኳችሁ? ራጁ መስህና ቁስለት የሌለበትን ቦታ መታጠብ ብቻ ራጁ ራጅሁ ይሄ وعن ابن عباس رضي الله تعالى عنهما قال من السنة كسنة يمدبال ላሉ አላ يصلي الرجل አላ يصلي الرجل አንድ ሰው ላይ ስግድ ቢተየሙም በአንድ ተየሙም ኢላ ሶላተ ዋሂደን አንድ ሶላት ብቻ ነው መስገድ አለበት ይላል ثم يتيمم ከዛ ተየሙም ያድርግ ለሶላቲ ለሶላቱ ተይሙም ያድርግ አለ ሶላት الأخرى ለሌላዋ ሶላት ተይሙም ያድርግ አለ ቅድም ማን ነበር የጠየቀኝ ይሄንን አለ አንድ ተይሙም ለዙሁር ተይሙም ካደረገ አንድ ሰው ለአሱን ሌላ ፊህሙ ውዱ ባይፈታም እንኳ ማለት ነው። ይህን ነው ሚነሱና ብለው የተናገሩ። ሚነሱና ማለት ከነቢዩ አለይሂ ሰላቱ ወሰላም አካሄድ ውስጥ ነው እያሉ ነው ይመደባል ነው። ሱና ማለት ይሄ ቢሰሩት የሚበረታታ ባይሰሩት የማያስጠይቅ ምናምን ማለት አይደለም። ያ አይደለም። የነሱና የነብዩ አካሄድ ነው የነብዩ አሰራር ነው እያሉ ነው ኢብኑ لكن ሐዲሱ በጣም ባዕድ ስለሆነ ተያያዥነት የለውም። ባዕድ እንጂ consistent ይችላል። ተሰከተሉ ለዚህ ነው የነብዩ ሱናማ ቢሆን ኖሮ ሐዲሱ صحيح ቢሆን ኖሮ ይሄን ነበር የምናደርገው። ሐዲሱ ሷሂህ ስላልሆነ የነብዩ ሱና ነው የሚባል አረብያውን ተመልክተን ኦ ይሄ ነገር ጥሩ ነው አትልም። ግን እውነት ከነብዩ ተረጋግጧል የሚለው ነው መጀመሪያ የምንጠይቀው። አይ ከነብዩ ተረጋገጠ አይደለም። ራሱ ይሄ ቢሆን እንኳን ውዱ እንትን ተየሙም ማለት የውዱ بدل እንደሆነ ቁርአን ነግሮናል። فإن لم تجدوا ماء ፈተየመሙ ብሏል። ተየሙሙ ውዱእን ወይንም ገስልን ይተካዋል። ስለዚህ ውዱን የሚያጠፋ ነገር ሰርቶ ከሆነ ተየሙምም ይጠፋል። ውዱ ውዱ የሚያጠፋ ነገር ካልተከሰተ ተየሙምም አያጠፋውም። ስለዚህ በአንድ ተየሙም ብዙ መስገድ ይችላል። ሰሒህ ወይ ራጅህ ማለት ነው። ምን ሱና ከሱና ይመደባል አሉ። አላ ይሰሊ ረጁል አንድ ሰው ላይ ሰግድ ቢተየሙሚን ዋሂድ በአንድ ተየሙም ኢላ ሶላተ ዋሂዳ አንድ ተየሙም እንጂ አለመስገዱ ነው ሱናው። ثم يتيمم ተይሙም ማድረግ አለበት ለሶላቲ ለሶላቲ الأخرى ለሌላዋ ሶላት እያለ ነው رواه الدارقطني بإسناد ضعيف ضعيف በሆነ ሐዲስ ዘግበውታል جدا በጣም ضعيف ሐዲስ ነው በጣም አሁንም ሻፊዒ ተይሙም ያድርግ ነው የሚለው ተይሙም ያድርግ ነው የሚለው ለኩል ሶላትን ተይሙም ማድረግ አለበት ነው የሚለው ዑዝር ስለሆነ በዑዝር ነው የበቃለት ለኩል ሶላትን በቃ ውዱ ባይ ውዱ ባይፈታም ሽንትም ባይጠቀምም አዎ ተይሙም ያድርግ ለዙሁር ይስገድ አስር ሲገባ ሌላ አዲስ ተይሙም ነው ራኪን የለም። አሳሑ ራጅሑ የትኛው ነው ያልኳችሁ? በቃ እንደው አለቀ በቃ። ተየሙም በተየሙም ያደረከው ውዱ ውዱ ነው። በቃ ውዱ ነው። በውሃ ያደረከው ውዱ ጋር አንድ አይነት አዎ ለሶላት ይሆናል። ለጀናባ ተየሙም ስታደርግ እስከ ውዱ ይሆናል። ይህንን ያዝ ሁለት ጊዜ ለውዱ ሌላ ተየሙም ለገላ ሌላ ተየሙም የለም። ለገላ ለዋናው የምታደርገው ተየሙም ለሶላትም ይሆናል። አንዱ ተየሙም ማለት ውዱንም ይፈካል። ውዱ አነስተኛ ነው፣ ውስጥ ይገባል ብያቸዋለሁ። ለተህየተል መስጂድ ግን ዝናብ አቁራ አይወዱትም ማለት እንደዚህ እንደዚህ መጠቀም አለበት ከተጠቀምኩ አለ ግን የሚለው ነገር ውስጥ መግባት ማለት እኮ አንድ ተይሲር የሆነ ነገር በጣም ማክረር ነው። የዝናብ ውሃ ገድቦ መታጠብ አለበት፣ ገድቦ የግድብ ማለት አለበት። የለም ውሃ ካላገኘ አላገኘ ይወጅባል። አንድ ሰው ግን ቢያደርግ ያድርግ። ባል የሚለው በጣም ተይሲር የሆነ የተገራራን ነገር والله أعلم آه. ምን ካደረግ አዎ ለዛ ቦታ ቴሙ የሚደረግ ከተባለ አዎ ማለት ለምሳሌ ምን አለ መሰላችሁ አዎ ትክክለኛ ጥያቄ ማሻአላ ምን መሰላችሁ ሰውነት ላይ ከቆሰለ ከታሸገ ቦታው ወይ ተሰብሮ ታሸገ እንደ አልይ ማለት ነው። ገላውን እንትን መታጠብ ያለበትን ንጹህን ቦታ ይታጠብና ያችን ቦታ ማበስ አለበት ነው ያለው። ይሄ ነው አይደል ራጅሑ። ወላኪን ተይሙም ሶስተኛ መጨመር አለበት። ለምን ሲሏቸው አንደኛ ንጹህ ቦታ መታጠብ አለበት። የታሸገው ቦታ ከላይ ልብሱ መታበስ አለበት። ከስር ያለው ውሃ ያልነካው part ደግሞ ስለሱ ደግሞ ተይሙም ይደረግ ብሏል። ተይሙም ቢደረግ ፊትና እጅ ነው የሚደረገው። ቁስለቱ ጀርባ ላይ ቢሆንም እንኳን ማለት ነው። ተይሙሙ ፊትና እጅ ነው የሚደረገው። ያ ራሱ normal ተይሙም ነው የሚደረገው። ደግሞ ፊት ብቻም አይደለም የሚታበሰው፣ እጅ ብቻም አይደለም። ለዛች ቦታ ተይሙም ይደረጋል ባለው በضعፉ ቀውል ወይንም ደግሞ መርጁህ በሆነው ቀውል ከሄድ ተይሙም ሲያደርግ ኖርማል ራሱን ተይሙም የሚያደርግ አለ በሚለው ከሄድ ማለት ነው። እነ ሻፊዒ የለም የሚለው ነው ራጅ ምን እስንጃ ቦታ ላይ ጥስለት ይወጣበት ምን ያማ እንኳን ውሃ ሳይኖር አይደለም ውሃ እያለ ራሱ ይቻላል አይደል? ይጠቀም ምን ችግር ማለት እስቲ እስንጃው የግድ ውሃ ታጠባት ነው ምስ ቦታ እኮ መታጠብ አለበት ገላ ክትበት ካለበት የዛን ጊዜ ወይ መታሸግ አለበት ደግሞ እሱ መንካት የለበትም። እሱ ቦታ ላይ ውሃ ማስነካት የለበትም። ተይሙም ማድረግ አለበት። ኢማሙ ሻፊዒ ይላሉ ከ خلاف ኡ ለመውጣት ለታሸገውም ይሁን ላልታሸገው ቦታ ተይሙም ማድረጋችን በጣም ጥሩ ነው። ሁሩጀ من الخلاف። ሁለተኛ ይህ ሐዲስ አለ። ይሄ ሰውየው ገላውን ታጥቦ የሞተው ሰውዬ ሐዲስ ምንድን አለ ሶስት ነገር ነው አይደል የታዘዘው normal ኡን ቦታ ይታጠብ ያልታሸገውን ቦታ አሽጎ በዛ ላይ ማበት ከዛ ለታሸገው ቦታ ተይሙም ማድረግ ባይታሸግም ስለዛ ቦታ ተይሙም ማድረግ ይላል። ስለዚህ ተይሙም ማድረጋችን ጥሩ ነው ወይስ ምን አልፈላስ ነው እ እ ነጃሳ ለብሶ ተይሙም ልብስ የልብስ ሁክም ሌላ ነው፣ ሰውነታችን ላይ ያለ ሁክም ሌላ ነው። ተይሙም አድርጎ ይስከ ልብሱ ደግሞ ነጃሳ ስለሆነ ይቀየር። ሰውነት ላይ ላለ ነጃሳ ግን ሰላሳ ሰውየው ውሃ አላገኘ፣ ውሃ የለው፣ እጁ ላይ ነጃሳ አለ ወይ እግሩ ላይ ነጃሳ አለ። ውሃ ካጣ ለውዱ ወይንም ለገላ ትጥበት ተይሙም ብለናል። ለነጃ ሰው ምን ይጠቀም ብለዋቸዋል። ይህ ያስጠይቃል ያስጠይቃል። ለምን ውሃ ያስፈልገዋልና ኢማሙ አህመድ ወይንም ሌሎች እንትኖች ለነጃሳው ቦታ ተይሙም ያድርግለት የሚል ቀውል ተጠቅመዋል። ተይሙም ያድርግለት ለነጃሳው ተይሙም ራሱ ማድረግ አለበት ለነጃሳው ካለ ግን የለም የለም የሚለው ነው ራጅህ የሚያደርጉት ለቦታው ዝም ብሎ ከነ ነጃሳው ለፈርመት ወቅት ውሃ ካላገኘ ዝም ብሎ ነው የሚሰግድ ዝም ብሎ መስገድ ይችላል። ነጃሳ ያለበት ሰውዬ ይሰግዳል ውሃ ካጣ ልብስ መቀየር አለብህ። ሀታ ጭቃ ራሱ መለቅለቅ አለብህ። ሳር መልበስ አለብህ። ያ ከሌለ ምንም ካጣህ ምንም ደግሞ ነገር እንደ ቢሆን ባብ ሶላት ይሄ ይመጣል፣ ችግር የለም። ስለ ልብስ ባቡ አልሐይ